الزين كفافلو مكات مالو كات مالو بمعنى لا تسمع بين الازواج بالنسبة مكاتل يمدرج يجزي آه، ما ما كفافل وهي ان يقسم الرجل ويعين نوبة قيام نوبة قيامه عند ازواجه يوما يوما عند عندك يتلايو هو التنسيس والتنسيس فارا التنسيس يالو سو كان يعني كفافلو يتتاشوات ያንን ነው የምንመለከተው። ባቡል ቀስም መከፋፈል። አን አይሻ ረዲየላሁ ተዓላ አንሃ ቃለት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ عليه الصلاة والسلام ነበሩ የቅሲሙ ሊኒሳኢ ለሚስቶቻቸው ይከፍሉላቸው ነበር። فيعدل በፍትህም ነበር የሚያከፋፍሉት። ويقول እንዲህ ይሉ ነበር ነብዩ عليه الصلاة والسلام የሚገርመው كان لا يجب عليه አይወጅብባቸውም አለራጅ ቱርጂ ቱርጂ ኢለይከ ቱርጂ ምንሁነ መን ቱርጂ ኢለይከ መንተሻ ወትኡዌ ኢለይከ መንተሻ ቱርጂ ኢለይከ መንተሻ ነው አይደል ምነው ቱርጂ ሚንሁነ ኢለይከ መንተሻ ወትኡዌ ኢለይከ መንተሻ የፈለግከውን ታዘገያለህ፣ የፈለግከውን ወደ አንተ ታስጠጋለህ ብሏቸዋል አላህ። የፈለግከውን ፍላጎት የሚባል ነገር ሰጥቷቸዋል ለነብዩ አለይሂ ሰላቱ ወሰላም። አይወጅብባቸውም መክፈል ወላኪን ይሄ እድል እንኳን ያላቸው ወይም ይሄ ነገር መብት ተሰጥቷቸው ግን ይከፋፍሉላቸው ነበር ለአንዷ አንድ ቀን ከሰጡ ለሁሉም አንዳንድ ቀን እኩል ይሰጧቸዋል። በሌላው በሌሎች ሰዎች ላይ ይወጅባል። በኡማ ውስጥ በነብዩ ኡማ ላይ ይወጅባል። አንድ ሰው ሁለት ሚስት ካገባ ወይ ሶስት ሚስት ካገባ አንዷ ጋር ሁለት ቀን ከሰጠ ሁሉም ጋር ሁለት ሁለት ቀን፣ አንዷ ጋር አንድ ቀን ካደረገ ሁሉም ጋር አንዳንድ ቀን የግድ ይወጅባል። ዋጅብ ነው አለ ዋጅብ ሀታ ትናንትና የነገርኳችሁ ነገር አለ። አንድ ሰው ለሚስቶቹ ሁለት ሁለት ቀን አከፋፍሏቸው እያለ በሌላዋ ሰዓት ሂዶ ሌላዋ ቤት መቆየት ወይንም መዋል አይፈቀድለትም። የሆነ በሩራ ከሌለ በስተቀር ካደረገው ራሱ ሂዶ ያለ ተራው ግንኙነት ካደረገ ቀዶ አለበት ሲነቱ ግድ ፍትህን መጠበቅ አለበት። ነብዩ አለይሂ ሰላቱ ወሰለም ፈያዕድል ፍትህን ይጠብቁ ነበር ትላለች አይሻ። ወየቁል እንዲህ ይላሉ ነብዩ አላሁመ ጌታዬ ሆይ ሀዛ ቀስሚ ይሄ እኔ ክፍያ ነው ፊማ አምልክ በምቆጣጠረውና በምችለው ነገር ይኸው ከፋፍያለሁ። ቀን እያንዳንዳቸው የሚገባቸውን ሰጥቻለሁ። ፈላ ምን አትውቀሰኝ ጌታዬ ሆይ ፊማ ተምሊክ አንተ በምትቆጣጠረው ወላ አምሊክ እኔ ባለምቆጣጠረውና በማልችለው ነገር ማለት ነው። አዛ ምንድነው? አለመሐባ ፍቅር የሚባልን ነገር እኩል መስጠት አይቻልም። እኩል መስጠት አይቻልም። ቁርአኑም ራሱ ወለን ተስተጢዑ ነው አይደል በይነ ኒሳኢ ወለው ሐረስቱም በሴቶች መካከል እኩል ማድረግ አትችሉም። ብትሰስቱም ብትጓጉም ቢኖርባችሁም እንኳን ለማድረግ ብትጥሩም እንኳን አታደርጉትም። ወላኪን ወላ ተሚሉ ኩለል መይል ሙሉ በሙሉ ግን ወደ አንዷ አታዘንብሉ ይላል። ሙሉ በሙሉ ከተባለ የተወሰነ ያክል ወደ አንዷ እንደሚያዘነብል አንድ አካል هذا معروف አላህም ራሱ ገልጾታል ማለት ነው። ስለዚህ ሰላተም አትውቀተኝ ይሉ ነበር። ፊማ ተምሊክ አንተ በምትቆጣጠረው ወላ አምሊክ እኔ በማልችለው በማልቆጣጠረው ነገር ጌታዬ ሆይ እንዳትወቅሰኝ ይሉ ነበር። በመሐባ ነብዩ ሚስቶቻቸውን እኩል ይወዷቸዋል። እኩል ይወዳሉ ለማለት መንሁ አሐቡ ናሲ ኢለይከ ተብለው ሲጠየቁ ማን ነበር ያሉት? አቡበክር ስድቅ። ثم መን ተብለው ሲጠየቁ ማን አሉት? እ አሐቡ ናሲ ኢለይከ ተብለው ሲጠየቁ ማን ነው ነብዩ አለይሂ ሰላቱ ወሰለም? አኢሻ። ከዛ አስከትሎ አቡሃ ብለው ነው የተናገሩት። ታዲያ ማለት ነው ከሌሎች ሚስቶች የበለጠ አስቀድመዋል። እሷን ማለት ነው አይሻ ረዲየላሁ ተዓላ ረዋሁ አልአርባዓ ወሰሐሁ ብን ሒባን ወልሐኪም ላኪን ረጃሐ ትርሚዝይ እርሳል ይህንን ያሉት ሳይወጅብባቸው ነው ራሱ እኔ በምመልከውና በምቆጣጠረው ነገር አከፋፍያለሁ በማልችለው አንተ በምትመልከውና እኔ በማልመልከው ነገር ግን አትውቀሰኝ ጌታ ይወጥ ጥያቄ ውስጥ አታስገባኛለሁ አይወጅባቸውም መጀመሪያ وعن ابي هريره رضي الله تعالى عنه عن النبي صلى الله عليه وسلم قال من كانت له امرأتان ሁለት ሚስቶች ያሉት ሰው ከማለ ካዘነበለ ኢላ ኢሕዳሁማ ከሁለት ወደ አንዷ ካጋ እንትን ካለ ታዳላ ዳአ የውመል ቂያማ የቂያማ ቀን ይመጣል። ወሸጥሁ ማኢን ጎኑ የታጠፈ ሆኖ ይላሉ። እንደዚህ በጎኑ ታጥፎ ይመጣል። በዚህኛው በኩል ተጎድቷል ማለት ነው። የሌላው ሀቅ ረዋሁ አህመድ ወልአርባዕቱ ወሰነድሁ ሶሒህ። ይህ ማለት ወደ አንዷ ከማለ ኢላ ኢሕዳሁማ ከሁለት ወደ አንዱ ካጋደልና ካደላ ማለት ምን ማለት ነው? ካዳላ ማለት ወፊል በቀል ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ሐታ ቢል ጅና እንኳ በግንኙነት ራሱ ሊያዳላ ይችላል። ለምን ኢዛ ካነት አልመርአቱ አሐበ ኢለይ የሸህዋ ወይንም የፍላጎቱ ስሜቱ ከምን ጋር የተያዘ ነው? ከመሐባ ጋር የተያዘ ነው። እብኑ ቀይም እንደሚሉት ነገር አለ። ሐታ ራሱ ሁለት ቤት ውስጥ ካሉት አንድ ሰው አንዷ ጋር የሆነ የማይመቸውና ደስ የማይለው ነገር ከሆነ ማንኛውን ያለውን ፍላጎት አጠራቅሞ እዛችኛይቱ ጋር መሄድ የለበትም። አዛ ሐራም ነው ነው የሚሉት። እንደምንም ብሎ እዚህኛውም ጋር ያለውን ነገር ማቀራረብ መቻል አለበት። ማንኛውም መልኩ መንካነት ለሁም ረአታን ሁለት ሚስቶች ያሉትና ከማላይ ላይ ዳሁማ ከሁለት ወደ አንዷ ካዳላ ጃአ የውመል ቂያማ ይመጣል ወሸቅሁማ ኢል ጎኑ ያጋ እንትን የጎበጠና ያዘነበለ ሆኖ ይመጣል አሉ የውመል ቂያማ رواه أحمد والأربعة وسنده صحيح وعن أنس رضي الله تعالى عنه قال ሚነ ሱና ከሱና ይመደባል። ኢዛ ተዘወጀ ረጁሉ ልቢክራ ኢዛ ተዘወጀ ረጁሉ ልቢክራ አንድ ሰው ቢክራ ሲያገባ አለ ሰይድ ሰይባ እያለች ቢክራ በላዩ ላይ ሲጨመር አቃመ እንደሃ እሷ ዘንድ መቀመጡ ከሱና ነው። ከሱና ነው ማለት ከነብዩ عليه الصلاة والسلام አካሄድ ነው ማለት ነው። እዚህ ቦታ ላይ صحابي من السنة ካለ مرفوع ይሆናል። إذا تزوج الرجل አንድ ሰው ሲያገባ البكر بكر አዲስ ሚስት ሲያገባ አለ ሰይድ ሰይባ ነበረች። መጀመሪያው አጠገቡ ሌላ ሚስት ነበረችው። ሌላ بكر ሲያገባ أقام عندها سبعا ሰባት ቀን ይቆያል። ማን ጋር ማለት ነው? بكر ዋ ጋር ثم قسم ከዛ አከፋፍላቸዋል። normal ጊዜ ሰባት ቀን ለ بكر ዋ ይፈቀዳል። ሰባት ቀን ከቆየ በኋላ እንደገና እንደ አዲስ ከሚስቶች ውስጥ ስለምትመደብ አዲስ ሁለት ሁለት ቀን ወይ ሶስት ሶስት ቀን ወይ አራት አራት ቀን ያደርግላቸዋል። ሰባት ቀን ግን የሙሽራነት ይፈቀድለታል ማለት ነው። ቢክራ ሲያገባ አለ ሰይድ ወኢዛ ተዘወጀት ሰይድ አለ ሰይድ ማለት ነው። በሰይባ ላይ ሰይባ ሰይባ ሚስት ነበረች፣ ያው እሱ ጋር የምትኖር የነበረች ሚስት ነበረች እና ሌላ ሰይባ ሌላ ፈት ወይንም ደግሞ አግብታ የምታውቅ ሌላ ሴት አገባ። አቃመ እንደሃ እሷ ዘንድ ይቆያል። ሰላተን ሶስት ቀን ሶስት ቀን ثم ቀሰመ ከዛ ይከፋፈላል ሶስት ቀን ሰይባ ሲያገባ ሶስት ቀን ቢክራ ሲያገባ ስንት ቀን ሰባት ቀን ቢክራ لانها جديده عند الرجال ከወንድ ጋር ያላት ግንኙነት ምንድነው ገና እንግዳ ናት። ጠይባ ስታገባ ግን ሶስት ቀን ሌላ ባል ሞክራ ወይንም ኖራ ስለመጣች በጣም እንግድነት አያጠቃትም። ምክንያቱ ገና ህፃን ናት፣ ከቤተሰብ እየመጣች ነው፣ ለሀገሩ እንግዳ ናት፣ ለሰውም ባዕድ ናት። ያ ነገር ስላለ ሰባት ቀን ይቆያል ማለት ነው። እሷን ለማለማመድና ለማስማማት ወይዳ ተዘወጀ ሰይድ ሰይባ ግን ካመጣ አቀመ እንደ አካላተን ሶስት ቀን ይቆያል። ሱመ ቀሰም ከዛ ያከፋፍላቸዋል። ሐዲስ ሙተፈቅ ዐለይህ ወለፍዙ ሊልቡኻሪ وعن ام سلمة رضي الله تعالى عنها أن النبي صلى الله عليه وسلم نبي عليه الصلاة والسلام لما تزوجها ባገቧት ጊዜ ኡሙ ሰለማን አቃመ عندها ثلاثا ሶስት ቀን እሷ ጋር ተቀመጡ። ሌሎች ሚስቶቻቸው አሉ። ሌሎች ሚስቶቻቸው እያሉ ሶስት ቀን ለሷ ሰጥቷል። አንዳንድ ቀን ከሆነ የሚያዳርሱት ነብዩ አለይሂ ሰላቱ ወሰላም ሶስት ቀን አዲስ ላገቧት ሴት ለኡሙ ሰለማ ሶስት ቀን አብረዋት ቆዩና ወቃል እንዲህ አሏት እነሁ ለይሰ ቢኪ አላ አላ አህሊኪ ሐዋን አይዞሽ በእንትንሽ ላይ በባልሽ ላይ እንትን የለም ወይንም ደግሞ የሆነ ውርደት ፍቅተኝነት ምናምን ነገር የለም። አይዞ ከደረኳለሽ አንቲ አዚዘቱን ሶስት ቀን አንቺ ጋር ቆይቼ ሌላ ጋር መሄደ ምንም አይደለም። የግድ ሰባት ቀን ካልሆነ ላትይ ግን አንድ ምርጫ ልትሻማ እን ሸቲ ከፈለሽ ሰባዕቱ ለኪ ሰባት ቀን አደርግልሻለሁ በተከታታይ ወኢን ሰባዕቱ ለኪ ለአንቺ ደግሞ ሰባት ቀን ካደረግኩልሽ ሰባዕቱ ሊኒሳይ ሌሎቹም ሰባት ሰባት አደርጋለሁ። ይህ ግድ ነው። ያ ደግሞ ይረዝምብሻል፣ ጥሩ አይደለም። ሶስት ቀን አንቺ ጋር ማድረጌ የአንቺ ዝቅተኝነት ወይንም የማታስፈልጊ ስለሆንሽ አይደለም። ሶስት ቀን ለምን ሰባት ቀን ካላደረግክ እንዳልሽ ክብር ያለሽ ነሽ። አይዞሽ ለይሰ ቢኪ ለይሰ ለይሰ ቢኪ አላ አህሊኪ ሀዋን ምንድን ያላት ነብዩ አለይሂ ሰላቱ ወሰላም ላንቺ ያለሽ ያመለካከታቸው ዝቅ ያለ አይደለም ማለት ነው። ለይሰ ቢኪ አላ አህሊኪ አህል ማለት እዚህ ቦታ ላይ ቢማዕነ ዘውጅ ነው። ዘውጅ ነው እዚህ ቦታ ላይ አህል ማለት ቤተሰብ ማለት ነው። ሌላ ቦታ አንተም አህል ከተባልክ ሚስት ማለት ነው። አህል ቤተሰብ ነው። ለይሰዲቅ ያለ አህልኪ በባልሽ ላይ ሀዋል አንቺ ላይ ዝቅተኛ የሆነ አመለካከት ኑሮት አይደለም። እነኪ አዚዘቱን ጋሊያ ውድና እንቁ ነሽ አንቺ ያሏት ነብዩ አለይሂ ሰላቱ ወሰለም። ሀዛ ሙላጠፈተል ቀውል ነው። ይሄ ጥሩ አረፍተ ነገር አገላለጽ እሷን ለማረጋጋት ሶስት ቀን ስለቆዩና እንዳ ሶስት ቀን ቆይተው ሊሄዱ ስለፈለጉ ምን አሏት በዛው ቀጠሉና እንሽቲ ከፈለሽ ሰባቱ ለኪ ሰባት ቀን አደርግልሻለሁ በተከታታይ ችግር የለም ወይን ሰባቱ ለኪ ግን ሰባት አንቺ ጋር ከቆየሁ ሰባቱ ለኔ ሳይ ሰባት ሰባት መቆየት አለብኝ ስለዚህ ለሌሎቹ ለአንቺ ጋር ሰባት ቆይቼ ለሌሎቹ ጋር ሰባት ሰባት ሰባት ሰባት ቆይተው በስንት ጊዜያቸው ሊመጡ ነው በስንት ሳምንት ነው ከሁለት ወር ምናምን በኋላ ስለዚህ ስንት ቀን ቆይተው ቢሄዱ ይሻላታል አለሁ እሷ ምርጫ ነው ግን ምርጫ አለ ማለት ነው ለሰይባ ሁለት ምርጫ አለ ለቢክራ ሰባት ሶስት ቀን ዝቅ አታደርግ ቢክራ ካገባን ሰይባ ካገባ ግን ምን ያለው ምርጫው የሚሰጠው ለማን ነው? ለሱ ነው ለሷ ነው? ለሷ ነው የሚሰጠው። እሷ ከፈለገ ሰባት ቀን ከፈለገ በሶስት ቀን አይ ሶስት ሶስት ቀን አድርግና አንዳንድ ቀን ትዞራለህ። ከዛም በኋላ እሺ ሰባት ሰባት ትቆይና ለሌሎችም ሰባት አድርግ። ሰባት ግን እንዞር ብዙ ከሆነ ማለት ነው። እዚህ ያለ ቢክራ በቢክራ ላይ ይቻላል። ተስውር አድርገውታል። رواه مسلم مسلم ዘግቦታል وعن عائشة رضي الله تعالى عنها ሙስታን ባለቤቴ ሁልጊዜ እጅ የሚያስቆረጥም ምግብ የምትሰራልኝ ሆኖ ሳለ አንዳንድ ጊዜ የምትሰራው ምግብ ባይጣፍጠኝ እሷን ላለማ ላለማሳፈር ስህተቷን ምን ብዬ ልንገራት? ምን ብሎ ይንገራት? ምን ብሎ ይንገራት? እ ይህ እኮ እኔ ሳልሆን ሰላም ባልትና ነው። ነው አይ ማለት ስህተቷ የምታርምበት ነገር ምግቡ መጥፎ ነው ምንድን ነው የእሷን ስሜት መሻዕርና ውስጧን ለመጠበቅ መሰለኝ ምን አለ መሰለ ፍቅርን የሚያሻክር ነገር መነገር የለበትም ማሻአላህ ጥሩ ነው እያልክ ጥሩ እንደሆን ማለት ነው ይሄ ጥሩ ነው አይደል ጥሩ ነው ማሻአላህ በተለይ ይሄ ቢጨመርበት ወይ ጫው ባይበዛበት ቀስ ብለህ ይህ ጫው በዝቷል ምናምን ቀውጢ የምታደርገው ከሆነ እዚህ ብት ትደናበራለች፣ እውቀቱ ራሱ ይጠፋበታል። ጫው በጫው ታደርገዋለች። ኢንሻአላህ አብሽር እሺ እሺ እ وعن عائشة رضي الله تعالى عنها أن سودة بنت زمعة سودة بنت زمعة وهابت የውመሃ ለአይሻ ጊዜዋን ለአይሻ ሰጥታ ነበር። ሰውዳ ብንት ዘምዓ የነብዩ አለይሂ ሰላቱ ወሰላም ከኸዲጃ ከሞተች በኋላ ያገቧት ናት። ሰውዳ ትልቅ ናት፣ እድሜዋ የገፋ ነበር። ያው ስትቆይ ሰውነቷ እየጨመረ በጣም እየወፈረችና ያው እድሜዋ እየገፋ መጣና መጨረሻ ላይ ያው ማትስብበት ደረጃ ላይ ደረሰች። ሁሉ ረብልሃል ቀብለ እና ጊዜዋን ሰጥታ ነበር ለማን ለአኢሻ ነብዩ አለይሂ ሰላቱ ወሰላም አኢሻን በጣም እንደሚወዷት ስለምታውቅ ተራዬን ጊዜን ለኔ የሚደርሰኝን ቀን ለማን ሰጥቻለሁ አለች። አይሻ ጋር ይግቡበት አለቻቸው። ሀዲህ ልመርአ ሐኪመቱን በጣም ጥበብ ያላት ሴት ናት። ለምን ነቢዩ አለይሂ ሰላቱ ወሰላም እንዳይለቋት ፈልጋሉ። ምክንያቱም እሷን ለቀዋት ሌላ ሴት ሊያገቡ ይችላሉ ምናምን ነገር የሚል ነው። አይ እኔ በሰው ክብር ስር ብቆይ ይሻለኛል፣ ግን ጊዜን ለአይሻ ሰጥቻለሁ አለች። አይሻ ጋር ይገቡ ነበር። ወካነ አነቢ ሰለላሁ ዐለይሂ ወሰለም የቅሲሙ ለአይሻ ለአይሻ ይከፍሉላት ነበር የውመሃ ወየውመ ሰውጣ የአይሻን የራሷን ቀንና የሰውዳን ቀን እዛ ሁለት ቀን ይገቡ ነበር ማለት ነው። የሁለት ሰው ተራ ነበራቸው አይሻ ጋር ነብዩ አለይሂ ሰላቱ ሰላም ልሱ መተፈቃለ በጣም ይጓጉ ነበር አይደል? ነብዩ አለይሂ ሰላቱ ሰላም አይነ አነ ገደን ነገ የት ነኝ ነገ የት ነኝ ይሉ ነበር። ለምን አይሻን በጣም ይወዷታል። ለአን ነብዩ ሰለላሁ ዐለይሂ ወሰለም ወጀዳሃ በምን አይነት ባህሪን ያገኛት ቢክራን ቢክራ ሆኖ ስላገኛት ማንም ጋር ግንኙነት አላደረገችም። ለዚህ ነው በጣም ፍቅር ያላቸው ማንም ወማ ደነሰ አላ ፍራሽ አሐድን ሲዋ ከሳቸው ውጭ እሷን አልጋ ላይ ይዞ ማንም አልነበረም። ምን አጅሪ ዛሊክ ለዚህም ነው አላህ ክብር ሰጥቷታል። መላኢካም ራሱ እናንተ እብነ እንትን አኢሻን ነገር አታንሱብኝ ይላሉ። አኢሻ ጋር ሁኜ እንጂ እኮ ወህይ አይመጣኝም ይላሉ። ወህይ የሚመጣው ራሱ ምን ስለሆነች ነው? አይሻን በምን ስላገቧት ነው? ዚክራ ሆና ስላገቧት ነው። ዑለማዎች ያሉት ማለት ነው። እዚህ ይሄ በጣም የሚገርም መሐባና ፍቅር ቋሚነት ያለው እጅግ የሚገርም ከልብ የማይወጣ ፍቅር አለ። ስለዚህ ነው ዚክራን እንትን የሚሉት ፍቅር ዑለማዎች ነብዩም አለይሂ ሰላቱ ወሰላም አላ ተተዘወጁ ዚክራን ዚክራ ለምን አታገባም ነበር አሉት ጃቢርን ያ ረሱላህ ስድስት ህፃናት ሴቶች አሉ እኔ ዚክራ ባገባ ሌላ አንድ ህፃን ሰባት ህፃን ማድረግ ነው ስለዚህ ትልቅ ሴት ያገባሁት ለዚህ ብዬ ነው አላቸው እንጂ ዚክራ አታገባም ነበር እንደ ብለውታል አቤት ምን ማድረግ አለበት? ሞራሏ መውደቅ የለበትም። ሞራሏ እንዳይወድቅ ማድረግ ያለበት ቀስሙን ለሌላ ለምትወደው ሰው የምትሰጥልህም ከሆነ ታደርጋለህ። አለበለዚያ ባንተው ክብር ስር ብትቀመጥ ማሻአላ እና እንክብካቤ ማድረግ አለበት። ሀታ ራሱ ነብዩ አለይሂ ሰላቱ ወሰላም ምዕራባውያን ምን ይሏቸዋል? ነብዩን ለስሜት ተገፋፍተው ብዙ ሴቶችን ያጠራቀሙ ይሏቸዋል። ግን ነብዩ አለይሂ ሰላቱ ወሰላም ስሜት ይዟቸው አይደለም፣ በስሜት ግፊት አይደለም የሚያገቡት። በስሜት ግፊት ቢያገቡ ኖሮ ቆንጆ ወጣት ነበር እየመረጡ የሚያገቡት። بكر ያገቡት ማንም ብቻ ነው። አይሻ ከአይሻ ውጭ ያለው ሙሉ ግማሹ ወልዶ የመጣ ነው። ግማሹ ትላልቅ ሰው ነው። ግማሹ ወይ ከባርነት ነፃ የለቀቋቸው ናቸው። እንደነ እዚህ ለ خير ለ سياسة ወይንም ደግሞ ለዲኑ አካሄድና ሴቶች እንዳይወድቁ ሞራላቸው እንዳይጎዳ ብለው ነው የጠገኑት ነብዩ عليه الصلاة والسلام። وعن عروة قال قالت عائشة رضي الله تعالى عنها يا ابن أختي የእህቴ ልጅ ሆይ አለች ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ነበሩ። ላይፈድሉ ባዕዶና አላ ባዕድ ከፊል በከፊላችን ላይ አያለያዩም አያበላልጡም ነበር። ፊልቀስሚ በጊዜ ክፍያ በቀለ ጊዜ በመክፈል ሁላችንም አያበላልጡም ነበር። ሊሙክሲህ እንደና እኛ ዘንድ በተቀመጡበት ጊዜ አበላልጠው አያውቁም። ወካነ ነበር ቀለ የውሙን ቀን አነስተኛ ነው። ኢላ ወሆ ቢሆን እንጂ የጥፉ አለይና በእኛ ጋር ቢዞሩ እንጂ አለይና ጀሚዓን ሁላችንም ከአሱር ሶላት በኋላ ሁሉም ሴቶቻቸው ጋር ይደርሱ ነበር። ሰላም አለይኩም እዛም፣ ሰላም አለይኩም እዛም፣ ሰላም አለይኩም ሁሉም ጋር ይዞራሉ። አንድ አካባቢ ስለሆነ ይዞሩ ነበር ነብዩ አለይሂ ሰላቱ ወሰላም። እንደውም ወካነ ነበረ ቀለ የውምን ቀን አናሳ ነው። በጣም በጣት የሚቆጠሩ ቀናቶች ናቸው ያልመጡበት ኢላ ወሆ ነብዩ ቢሆን እንጂ የጥፉ አለይና ጀሚዓን ሁላችንም ጋር ይዞሩ ነበር። እየዞሩ ሰላም ይሉን ነበር። ያልመጡበት ቀን ነው ቀለ የተባለው አናሳ የተባለው ያልደረሱበት ቀን ነው። ፈየድሉ ቀረብ ይሉና ሚን ኩል ምርአትን ከእያንዳንዷ ሴት ቀረብ እያሉ ያጫውቷት ነበረ። ፈየድኑ ይቀርቡ ነበር። ሚን ኩል ምርአ እያንዳንዷ ሚስቶቻቸው ጋር ነቢዩ ዓለይሂ ሰላቱ ወሰላም ይቀርቡ ነበር። ሚን ገይሪ መሲሲን ባይሆን መሲስ የለም፣ ግንኙነት አያደርጉም። ለምን የዛን ቀን የሆነ ሴት ነው። ምክንያቱም እዚህ የሚፈልጓት አይሻ ጋር መጥተው ስሜታቸውን እንትን ካሉ በኋላ እዛ ሄደው የሆነ ነገር ሊፈጠር ይችላል፣ ሊቀንስ ይችላል፣ የሆነ ነገር ሊፈጠር ይችላል። ከሳቸው የምንማረው ወላኪን ነብዩ አለይሂ ሰላቱ ሰላም ያጋጥማቸዋል ብለን አይደለም። ምን ገይሪ መሲሲን ሁሉም ጋር ይቀርቡ ነበር። ሀታ የብሉገለቲ እስከሚደርስ ድረስ የውሙሃ ባለቀኗ ጋር እስከሚደርስ ድረስ ሁሉንም ሰላም ብለው ባለቀኗ ጋር ሲደርስ ይገባል። ፈየቢቱ ዕንዳ እሷ ዘንድ ያድራሉ ይገቡና ባለቀኗ ጋር ማለት ቀን ድርሻዋ የሆነ ሴት ጋር እስከሚደርስ ሁሉንም ሰላም ይሏቸዋል። ለምንድን ነው ሀዳሊ ተእኒት ነው የእነሱን ጥርታ የእነሱን ብቸኝነት ምን ለማድረግ ነው ለማስወገድ ነው። ብቸኝነታቸውን እንትን ለማለት ነው። እንጂ ነብዩ አለይሂ ሰላቱ ወሰላም ምክንያቱም ቢያስረዝሙባቸው ኖሮ የተራዋ ቀን ብቻ ቢሄዱ ኖሮ በስንት ቀን ነው የሚገናኙት ማለት ነው? ከሳምንት በኋላ ልጋል ነው። ያን ሁሉ ናፍቆት ولمسلم عن عائشة رضي الله تعالى عنها قالت كان رسول الله صلى الله عليه وسلم نبي نبر إذا صلى العصر عصر كسجد بوالا دار يزورو نبر على نساء بني سوساتቸው ላይ ይዞሩ ነበር ثم يدنو منهن እያንዳንዳቸው نبر ይቀርቡ ነበር ያወሯቸው ያጫውቷቸው نبر ሐዲስ وعن عائشة رضي الله تعالى عنها أن رسول الله صلى الله عليه وسلم كان يسأل في مرضه الذي እና ፍቅርም ይጨምራል የሚሉት በሚስቶች መካከል ባሉት ሚስቶች መካከል ሁሉንም ሰላምታ ማለት ከቆየ መረሳሳት ዋና አይሸተ ረዲየላሁ ተዓላ አንሃ አነ ረሱላህ ሰለላሁ ዐለይሂ ወሰለም ካነ ይስአሉ ፊ መረዲ ነብዩ ዐለይሂ ሰላቱ ወሰላም ታመው ሳለ ይጠይቁ ነበር ፊ መረዲ الذي ማተ ፊ በሞቱበት ጊዜ አይነ አነ ገደን ነገ የት ነኝ ነገ የት ነኝ እያሉ ይጠይቁ ነበር ዩሪዱ የውመ አኢሻ የአኢሻን ቀን ፈልገው ነው ፈአዚነ ለሁ አዝዋጁ ሚስቶቻቸው ገባቸውና ምን አሉ የኩኑ ሐይቱ ሻ ተፈለጉበት ይሁኑ ብለው ፈቃድ ሰጧቸው ለነብዩ ፈካነ ፊ ቤቲ አይሻ አይሻ ቤት ሄዱ አይነ አነ ገደን አይነ አነ ገደን የሚሉት መሄድ እኮ ይፈልጋሉ። ቁርአን እኮ ፈቅዶላቸዋል። ቱርጂ ኢለይከ ሚንሁነ መን ተሻ ወትኡዊ ቱርጂ መን ተሻው ሚንሁነ ወትኡዊ ኢለይከ መን ተሻ የፈለግከውን ማቅረብ የፈለግከውን ማራቅ ትችላለህ ተብለው ፍቃድ ተዘርቷቸው ነበር። ወላኪን ይሄ ሁሉ ሆኖ ጥንቃቄያቸውን አስቡ። አይና አነ ገደን ኻጥር ላለመንካት አይሻ ጋር ውሰድኝ አላሉ። يريد عائشه ይሪዱ አኢሸተ በቃ ገባቸው በኪና له ازواج ሳዲነ تفكروا لك يكونوا حيث ሀይቱ فلقوا ፈለጉበት እንደሆኑ ፈየኮኑ في بيت عائشه فكان في بيت عائشه قبو الزوني يموت حديث متفق عليه وانا قالت كان رسول الله صلى الله عليه وسلم اذا اراد سفرا نبي من غير موتات ሲፈልጉ اقرا بين النساء በሚስቶቻቸው መካከል ዕጣ ያጣጥሉና فأيتهن የማንኛቸውም خرج يورطاون ዕጣዋ يورطاون سيت ሰህመሃ እጣዋ ማለት ነው። ሰህም ማለት እጣዋ የወጣላችን ሴት ኸረጀ ቢሃ መዐሁ ይዘዋት ይወጡ ነበር ነብዩ አለይሂ ሰላቱ ወሰላም። እጣን የሚያቃጥሏቸው እጣን ከተጠቀሙ ነብያቶች ሶስት ነብያቶች ተጠቅመዋል። ዩኑስ፣ ዘከሪያ፣ ነብዩ መሐመድ አለይሂ ሰላቱ ወሰላም። ስለዚህ እጣ አለ هذا مشروع يلا حديث متفق عليه وعن عبد الله بن زمعة كعبد الله بن زمعة رضي الله تعالى عنه قال قال رسول الله صلى الله عليه وسلم ላያጅለጭ አሐዱኩም አንዳችሁ እንዳይገርፍ እንዳይመታ امرأته ሚስቱን جلد العبد ባሪያውን እንደሚገርፍ ሚስቱን ማታ አብሮ ሊተኛ እንደ ባሪያ መግረፍ የለበትም ጠንቀቅ በሉ ብለዋል ነብዩ عليه الصلاة والسلام። አማ ወላ ተቀበል አነጋገርም ራሱ አረፍተ ነገርም መምረጥ አለበት። አንድ ሰው የመጥፎ ስድብ መሻኤት ስሜትን የሚጎዳ አረፍተ ነገር መጠቀም የለበትም። እናም ሲመታ ደግሞ መምታት ካለበት ቁርአንም ፈቅዷል አይደል መመታት። መምታት ግን የማይጎዳ ቦታ ላይና ጉዳት ወይንም የተለያየ ነገር ናት። ይሄ የመቼ ጥያቄ ነው? ይሄ እኮ እስካለ ስራ እንዳትፈታኝ ሰባት ቀን ሰባት ቀን ተሞከረ። እሷ ጋር ሁን ማለት ነው። ስራት ስራ ማለት አይደለም። ቤቷል ማለት አይደለም። ሌሊት ነው ደግሞ የምለው ሰብዓ ለያሊን ብዛት ሌሊ ላይ ነው ትኩረቱ። ቀን ስራ ትውላለህ ንግድ፣ ማታ ማታ ሰባቱን ቀን በተከታታይ ይጓዛል። ቀንም ከዋልክ ስራ እያሰራ ከሆነ ማሻአላ ጥሩ ነው። ይሄን ከበሮ ነሽዳ ሴት ልጅ ሶላት ለማጨብጨብ እኮ የሆነ ነገር ታጋጥማት ታደርጋለች። ሌሎች እንደዚህም ያላሉ አይሰማም ድምፁ ታደርጋለች ማለት ነው። ማጨብጨብ ማለት ሴት ልጅ ከዛ ውጭ ያለ ከበሮ ከበሮ ካለ ግጥም ግጥም ከተቻለ በአማርኛ የሚገጠም በአረብያ ምንም ያለ አለይሂ ሰላም የተናገሩት አላ አተይናኩም አተይናኩም አንድ ሌላ ጠየቁ ጥያቄ የትናንትናው masturbation ና ኮንዶም አልገጠም። አይ በቃ መነጋገር ስላለብን አነበዋል። ይሄ እንትን استمناء ምናምን ነገር ተባብለን ነበር ትናንትና። የ استمناء ጥያቄ استمناء ማለት ምን ነበር ያልኩት እ ይሄ masturbation የሚባለው ማለት ነው። ስሜቱን አባብሎ ወይንም ደግሞ ስሜቱን በእጁም ይጠቀም በሆነ ነገርም ይጠቀም ስሜቱን እንትን አባብሎና ስሜቱን የሆነ ነገር ግፊት አድርጎ ራሱን ምን ማድረግ ስሜቱን መፈጸም ማርካት ራሱን ማርካት ማለት ነው። ለሴቶችም ይሁን ለወንዶችም አይፈቀድም፣ አይፈቀድም። ይሄ ክልክል ነው፣ ሐራም ነው። ኢማሙ አህመድ አንድ ቦታ ላይ የፈቀዱበት ነበረ። ወላኪን ዋናውና ትልቁ ነገር ሐራም ነው የሚል ሁለት ቀውልን ያላቸው ኢማሙ አህመድ አንደኛ ክልክል ነው ሐራም ነው ያሉበት አለ። ሌላ ልክ እንደ ፈስድ አድርገው ቅያስ ያደረጉበት አለ። ፈስድ ማለት ደምን እንደማፍሰስና እንደዛ ትርፍ ነገር ነው ብለው የተናገሩበት አለ። ወላኪን ኢማሙ ሻፊዒና ኢማሙ ማሊክ ወይንም ደግሞ ብዙ ዑለማዎች ሙሐዲሶች ያሉት ምንድነው الذين هم لفروجهم حافظون إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين ومن ابتغى وراء ذلك فأولئك هم العادون يمن القرآن يعني الذين هم لفروجهم አማንያን ማለት እነዛ የ جنة الفردوس ወራሾች እነማን ናቸው? ብልታቸውን የሚጠብቁ ናቸው። إلا على أزواجهم ለባሎቻቸውና ለሚስቶቻቸው ሲቀር أو ما ملكت ሚስቶቻቸው ላይ ሲቀር እነሱ ላይ ሲቀር ከነሱ ውጭ أو ما ملكت أيمانهم ወይ ደግሞ በምልካቸው ስር ባሉት ባሮች ላይ ሲቀር فإنهم غير ملومين ሚስቶቻቸው ላይና ከባሮቻቸው ጋር የሚያደርጉት ግንኙነት አያስወቅታቸውም። ወመን ኢብተጋ ወረአ ዛሊክ ከዚህ ውጭ ያለ ሌላ አማራጭ እጠቀማለሁ ያለ ፈኡላኢከ ሁሙል አዱን እነዚህ ሰዎች ድንበር ተላልፈዋል ተብሏል። ስለዚህ እስቲምና ማለት ራስን አባብሉ ራስን የራስን ስሜት በራስ እጅም ሆነ እንትን ማርካት አዳ ሐራም ክልክል ነው የሚሆነው። ኢማሙ አሻፊዒና ኢማሙ ማሊክ ይህንን ደሊል አድርገዋል። ቁርአን ዛሂር ካስቀመጠ በሚስት ላይና በባሪያ ላይ ሲቀር ከዚህ ውጭ ያለ ወመን ብተጋ ወረአ ዛሊክ ከዚህ ውጭ ሌላ አማራጭ ተፈለገ ፈኡላኢከ ሁሙል አዱል እነዚህን ድንበር የተላለፉ ናቸው ብሎ አላህ ወቅሷቸዋል። ቁርአን ይሄ ራሱ ነፍስ እስቲ ምን ይከለክላል ብለው ሐራም አድርገውታል። ይህንን ሐራም አድርገውታል። መሐዲሶች ደግሞ ወይንም ደግሞ ዑለማዎች ምን ይላሉ? ኢማሙ አህመድ ስላሉ አይደለም። አንድ ቃል አንድ ቃል የኢማሙ አህመድ ቃል ከነፍስ ጋር ከተጋጨ ምን እናደርገዋለን? ምን እናደርገዋለን? እንጥለውና የቁርአን አያውን ወይንም ደግሞ ሐዲሱን እንከተላለን። አንድ ሌላ ነብዩ የሰጡት አማራጭ አለ። ልንገራችሁ። ይህ ግፊት አልሐላል ወልሐራም የሚባለው ላይ አንብባችሁ ነገር ውስጥ እንዳትገቡ ብዬ ነው። አንድ ደግሞ ሌላ የሚሉት አለ። ነብዩ አለይሂ ሰላቱ ወሰላም ያ ያ ያ ማዕሸረ ሸባብ እናንተ ወጣቶች ሆይ መን እስተጣዐ ሚንኩም አልባአተ ፈሊተዘወጅ ብለዋል አይደል? ፈኢነሁ አገዱ ሊልበሰር ወአሕሰኑ ሊልፈርጅ አግቡ ነው ያሉት። ከቻላችሁ አይንን ይሰብራል፣ ስሜታችሁን ትቆጣጠሩበታላችሁ፣ መዳኛ ይሆናችኋል ብለዋል። ወኢላ ከመለመ የተፈጠ ያልቻለ ግን ምን ያድርግ ነው አሉ። ፈልየሱም ፈአለይህ ቢሰውም ነው ይጹም ነው እንጂ አሉት። እስቲ ምን ይጠቀማል አሉ ነብዩ አለይሂ ሰላቱ ወሰላም። በጣም ክልክልና እጅግ ክልክል ነው። ያንኛው ዑለማዎች የአጋጣሚ ችግር ላይ የሚወርቅለው አማራጭ ከሌለው ዝሙት ላይ ለመውደቅ እዛው ዝሙት አፋፍ ላይ እያለ ከሆነ የሚባል ነገር የሚሉት አለ። እዚህ ራሱ ላለመድረስ አንድ ሰው አስለምጃለሁ ብሎ ነው ፈለቀረበው የጠየቀው ለምዶብኛል፣ ምን ላድርግ እንደዚህ አይነት ነገር ውስጥ ሚስቴ ውጭ ትኖራለች ነው ምናምን ብሎ ፈትዋ ጠይቆ በዛ አይነት ፈትዋ እሷም አለችበት አንተም አለህበት ትጠቀማለች لا ይህምን ጾም ጾም መጾም አለብህ ተብሎ ነው ምክር መሰጠት ያለበት በሐራም ዋባ ሁለተኛ እንትን የሚባለው ነገር ኮንዶም የሚባለው ነገር እንትንን ለመከላከል እርግዝናን ለመከላከል እርግዝናን የሚከላከል ማንኛውንም ምን መጠቀም ምን ብለዋል ዑለማዎች? ትናንት የነገርኳችሁ ፈትዋ ይቻላል። ኪኒንም መውሰድ የሚቀጣም ይሁን የሚወጋ ይሁን የሚዋጥም ይሁን ይቻላል። ዑለማዎች የተናገሩ ባይሆን ኸውፈ ሚን ሪዝቅ ሪዝቅ ከየት አምጥቼ መግበዋለሁ እንዳይወለድ ብሎ ከሆነ የከልክል ነው። ከዛ ውጭ ባለ ነገር የሆነ ደረጃ እስከሚደርስ የሆነ ነገር እስከሚደረግ የሆነ ነገር ወይ ደግሞ እሷ በሽተኛ ከሆነ በኦፕሬሽን እንጂ አትወልድም የሆነ ነገር ይፈጠራል ከተባለ የዛን ጊዜ መጠቀም ይችላል። ወላኪን ይህንኛው የእንትን ኮንዶም የሚባለውን ነገር አንድ ያወጡለት አለ። أطباء ዘመን አንድ ያወጡለት ነገር አለ። እጅግ በጣም በሽተኛ ያደርጋል። اكتئاب ውስጥ ይከታል። በጣም በሽተኛ ያደርጋል ብሏል። ካንሰርም ያመጣል። ሁለተኛ የሰውየው ስሜት ሙሉ በሙሉ መጨረሻ ላይ ከአመት በኋላ የለም ትክክለኛ normal ውስጥ አይመለስም ነው ያሉት። እሷን ራሱ ይጎዳታል የሚል ነገር አለ እና በሽታ ያመጣል ነው ያሉት። በሽታ የሚያመጣ የሚጎዳን ነገር ደግሞ መጠቀም ክልክል ይሆንብናል። ተባባል ምን ነበር رجل هبه السلام عليكم ورحمه الله نجد ان شاء الله